السلام عليكم ورحمة الله وبركاته الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه واصلي واسلم على خير خلق الله محمد بن عبد الله وعلى اله وصحبه ومن والاه كبراننا كبرات نتدارس اليوم من كتاب بلوغ المرام من ادله الاحكام في كتاب الحج في باب وجوه الإحرام وصفته من يقرأ المتن فليتفضل مشكورا أو مشكورة السلام عليكم ورحمة الله وبركاته وعليكم السلام بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم باب وجوه الإحرام وصفته عن عائشة رضي الله تعالى عنها قالت خرجنا مع رسول الله صلى الله عليه وسلم عام حجة الوداع فمنا من أهل بعمرة ومنا من أهل بحج وعمرة ومنا من أهل بحج وأحل رسول الله صلى الله عليه وسلم بالحج فأما من أحل بعمرة فحل عند قدومه وأما من أحل بحج أو جمع بين الحج والعمرة فلم يحل حتى كان يوم النحر متفق عليه <clears throat> باب وجوه الإحرام وصفاته باب وجوه الإحرام وصفاته وعن عائشة رضي الله عنها قالت خرجنا مع رسول الله صلى الله عليه وسلم عام حجة الوداع فمنا من أهل بعمره ومنا من أهل بحج وعمرة ومنا من أهل بحج وأهل رسول الله صلى الله عليه وسلم بالحج أو بحج فأما من أهل بعمرة فحل عند قدومه وأما من أهل بحج أو جمع بين الحج والعمرة فلم يحلوا حتى كان يوم النحر متفق عليه አይሻ ናቸው ሐዲሱን የሚያወሩልን በነገራችን በመጀመሪያ ባብ ውጁሂል ኢህራም ማለት የኢህራም አደራረግ አይነት ማለት ነው ውጁህ ማለት ወጅህ ውጁህ አይነቶች ማለት ነው ወይም ገጽታዎች ማለት ነው የሐጅ የኢህራም ገጽታዎችና ወሲፋቲሂ ወውጁሂ ሲፋቲሂ ያደራረጉም ሁኔታ ማለት ነው ስንት አይነት የሐጅ አደራረግ አለ አምስት ስድስት ሶስት ሶስት አይነት የሐጅ አደራረግ አለ ስለዚህ ያን ሊነግረን ስለፈለገ ነው ውጁህ ያለው የኢህራም አይነቶችና አደራረጋቸውስ እንዴት ነው የሚለውን የሚቃኝና የሚዳስስ ምዕራፍ ነው ካለ በኋላ وعن عائشه رضي الله عنها ስራዋን አላህ ይወደድላትና አይሻ قالت አለች خرجنا ወጣን ከየት ከመዲና المدينه المنوره مع رسول الله صلى الله عليه وسلم ከነብያችን ጋር ሆነን ወጣን መቼ عام حجه الوداع የመሰናበቻው ሐጅ ተብሎ በሚማለቷ ነው ከዛ በፊት አንድ ሐጅ ነበር ከዛ በኋላ ብዙ ሐጆች አሉ አመ ሐጀቱ ወዳ ነብያችን አለይሂ ሰላቱ ሰለም ሐጅ ያረጉበት የአስረኛው ዓመተ ሂጅራ ነው ያው ህዝባቸው የተሰናበቱበት ቀን ስለሆነ ሐጀተ ወዳዕ ተብሏል ሌላም ሐጅ የላቸው የሚሆነው ሀጃቸው ሌላ ሲኖር ነበር ይሄ ሐጀተ ወዳ ሐጀተ ከዛ የሚባለው ግን አሁን ያለው የሚያውኑ የሚጠራውም የመሰናበቻው ሐጅ ተብሎ ነው ህዝባቸውን ስለተሰናበቱበት እና እዛ ስንወጣ ወጣጣችን የተለያየ ነበር አለች አይሻ ፈሚና ከኛ መካከል አለ አለች من اهل ማለት من رفع صوته بالتلبيه ቢዑምራቲን ማለት ነው ዑምራ ኢህራም በማድረግ ድምጹን ከፍ ያደረጋለ ዑምራ ብቻ ኢህራም ያደረገ ማለት ነው ወሚና ከኛ አለ من اهل بحج وعمره حجنا عمران አንድ ላይ ኢህራም ያደረገ አለ አለች ወሚና ከኛ አለ ማን አህለ ቢሐጅን በሐጅ ብቻ ኢህራም ያደረገ አለ አለች የመጀመሪያው ዑምራ ብቻ ኢህራም የሚያደርገው ማን ነው ምን አይነት ሰው ነው ምን ይባላል ዑምራ ብቻ በሐጅ ሰዓት ከሚቃቱ ላይ ዑምራ ብቻ ኢህራም አድርጎ የሚመጣው ምንድነው የሚባለው ሙፍሪድ አይባልም ሐጅ ብቻ አላልኩም እኮ ዑምራ ብቻ ያልኩት ዑምራ ብቻ ኢህራም ያደረገው ሙተመቲ ይባላል አህሰንቲ ተመቱ ወይ ተመቱ ማለት ሐጅ ነው አፈጻጸሙ ነው ሙተመቲ ማለት ሰውየው ነው ስለዚህ ሙተመቲ እንለዋለን ወይም ሐጁ ዑምራው ለተመቶ ነው ለምን ዑምራን ሰርቶ ሊፈታ ነው ሰውየው ዑምራን ኢህራማጎ ሄዶ ሰርቶ ይፈታል የዙል ሂጃ 8ኛው ቀን እንደገና ወደ ሚናቢ የሚወጣ ቀን በሐጅ ኢህራም ሊያደርግ ነው ስለዚህ ዑምራን ሰርቶ ሲፈታ ምን ሆነ ሙተመትዕ ተጣቀመ ዝማከር ከባለቤቱ ጋር መሰንበት ይችላል አንድ ይሄ ተመቶ ነው ራሱ እንደገና በአንድ ድንጋይ ሁለት ወፍ እንደሚባለው በአንድ ጉዞ ዑምራም ሐጅም ሰርቷል ደግሞ ይሄ ሙተመትዕ ያስብለዋል ነው طيب ومنا من اهل بحج ምን ይባላል ይሄ ሐጅ ብቻ ኢህራም ያደረገው ደግሞ ሙፍሪድ ይባላል ወይም ኢፍራድ ይባላል አይዋ ሙፍሪድ ሰውየው ኢፍራድ አፈጻጸሙ ومنا من اهل بحج وعمره حجنا عمره احرام ያደረጋለ ይሄ ደግሞ ምን ይባላል ሙ ሙቅሪን ወይም ኢቅራን ይባላል እንት ቂራን ማቆራኘት ዑምራና ሐጅን አንድ ላይ ሳይፈቱ መሐከል ላይ አንድ ላይ ኢህራም አድርጎ ለበይክ اللهم حجه وعمره ብሎ መነሳት ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ምን ኢህራም አደረጉ واهل رسول الله بالحج ሐጅ ኢህራም አደረጉ ይያለ ነው ሐጅ ብቻ ነው እንደሰሩት የነቢያችን ሐጅ ምንድነው? ነው ቃሪን ናቸው ሙተመቴ ናቸው ናቸው ምን ይመስላችኋል ቅራንም አላችሁ ተመቶ ማላችሁ ለዩ የነብዩ አለይሂ ሰላቱ ወሰለም ሐጃቸው ቂራን ነው ዑምራና ሐጅን አንድ ላይ ነው ያደረጉት ነገር ግን በአንዳንድ ዑለማዎች አጠራር ቂራኑን ሙተመቱ ይሉታል አንድ አንዳንድ ሐዲስ አለ ፈተመታ ረሱላህ ሰለላሁ ዐለይሂ ወሰለም ምን አለ ቂራኑን ተመቶ ስላሉት ነው ወላ ሙሻተ ፍልስጢላህ ነው መቸስኛ ውሃ ያልነውን ሌላው ደግሞ ሌላ ስያሜ ቢሰጠው ያው ውሃ ነው አይቀየርም አሰራራቸው ቂራን ነው ነገር ግን ተመቶም ተብሏል ለምን ዑምራና ሐጅን አንድ ላይ ፈጽመዋልና በአንድ ጉዞ ማለት ነው طيب አሁን የሚያለን ያለው ሐጅ ኢህራም አደረጉ የሚለው ሐጅ ኢህራም አድርጋችሁ ትክክል ነው ግን ዑምራ ማለ በውስጥ ነው فاما من اهل بعمره ዑምራ ብቻ ኢህራም ያደረገው ሰው فحل عند قدومه መካ እንደገባ ጧፍ አደረገ ሶፋ መርዋ ሄደ ያው ራሱን ተስተካከለ ተፈታ ነው واما من اهل بحج حج ብቻ ኢህራም ያደረገው ሰው او جمع بين الحج والعمره ወይም ሐጅና ዑምራ ሰብስቦ ኢህራም ያደረገው ሙቅሪኑ ማለት ነው እ فلم يحلوا አልተፈቱም መፈታትም አይችሉም حتى كان يوم النحر يوم النحر እስከሚሆን ድረስ يوم النحر ማለት የማረጃው ቀን ስንተኛ ቀን ነው አስረኛ የውመ ማለት ነው ትክክል ነው የሚታረደው በአስረኛው ቀን ስለሆነ የኤዱ ቀን ማለት ነው እስከዛ ድረስ አልተፈቱም በነገራችን ሙፍሪድና ቃሪን የሐጅ ስነ ስርዓታቸው አፈጻጸማቸው አንድ ነው የሚለየው እኒ እንያ ላይ ብቻ ነው ለበይክ اللهم عمره عمره ሐጀን የሚለው በማለት ብቻ ያኛው ደግሞ ለበይክ اللهم ሐጀተን ወዑምረተን ይሄ ነው ሁለተኛ የሚለዩበት እርድ ያለው ዑምራና ሐጅን አንድ ላይ ቅራን ኢህራም ያደረገ ሐጅ ብቻ ኢህራም ያደረገ ሰው እርድ የለበትም ይሄ ነው ለውጡ እንጂ አፈጻጸሙ አንድ ነው ስለዚህ ሐጅ ብቻና ሐጅ ለብቻው ብቻ ኢህራም ያደረገ ወይም ደግሞ ዑምራና ሐጅን አንድ ላይ ኢህራም ያደረገው ሰው አልተፈታም طيب እዚህ ጋር አንድ ነገር አለ የጎደለው አሁን እስከመቼ አልተፈቱም ማለት فلم يحلوا حتى كان يوم النهر የማረጃው የዒዱ ቀን አልተፈቱም ከዛ በኋላ እንጂ ከሙዘሊፋ መተው ተጠሮሩ ነው እዛ ጊዜ ተፈቱት متفقون عليه አሁን ሐጅ ብቻ ኢህራም ያደረጋለ ሙተመቲ ነው ማን ዑምራ ብቻ ኢህራም ያደረጋለ ሙተመቲ ነው ሐጅ ብቻ ኢህራም ያደረጋለ ሙፍሪድ ነው ሐጅና ዑምራ ኢህራም ያደረጋለ ቃሪን ነው ብለናል ሶስት አይነት አደራረግ ነው ሐጅና ዑምራ ኢህራም አድርገው ፍየል ያልያዙ ሰዎች አሉ ወርድ ያልያዙ ሰዎች አሉ እነሱን ምን አሏቸው ነብዩ አለይሂ ሰላቱ ወሰለም ወደ ዑምራ ቀይሩ ሐጃችሁን አሏቸው ሐጃችሁን ወደ ዑምራ ቀይሩትና ዑምራ ብላችሁ ስሩ አሏቸው ዑምራ ሰርታችሁ ስትጨርሱ ትፈታላችሁ አሏቸው ከዛ ስምንተኛው ቀን ሐጅ እንደገና ኢህራም ታደርጋላችሁ ሐጅን ወደ ዑምራ ቀይሮ እንደገና ደግሞ ሐጅን ኢህራም በዛው የሚሰራ ከሆነ ይቻላል ለምን ፍየል አልያዘምና ቂራን የሚሰራ ሰው ፍየል መያዝ አለበት እርድ መያዝ አለበት ካልያዘ ተመቶ ነው መስራት የሚችለው እንጂ ወይ ሐጅ ብቻ ነው እንጂ ቂራን መስራት አይችልም ተብሏል እሺ ሐጀተል ወዳ 10ኛው ዓመተ ሂጅራ ነው ወዳ የተባለበት የዛን ዓመት ህዝባቸው ተሰናበቱበት ነው ምን ብለዋል ነብዩ አለይሂ ሰላቱ ወሰለም እዛ ኹጥባቸው ላይ لعلي لا القاكم بعد عامي هذا ብለዋል በደንብ አዳምጡኝ በደንብ ስሙኝ አሉ የምሰጣቸው ምክርም ተቀበሉኝ አሉ ምናልባት ከዘንድሮ አመት በስኋላ በስከኋላ ላታገኙኝ ትችላላችሁ ነብዩ አለይሂ ሰላቱ ወሰለም የህይወታቸው መመናመንን የሚያሳያቸው ምልክት ነበረ ቆርጠው መናገር ባይችሉም ከዚህ አመት በኋላ የምታገኙኝ አይመስልኝም ላታገኙ ትችላላችሁ ስለዚህ ዛሬዋን የሐጅ አሰራርን خذوا عني مناسككم خذوا عني مناسككم እያሉ ምክርም ሰጥተዋል ተሰናብተዋልም የስንብት ኹጥባን ኹጥባ የሰጡት ራሱ ሱብሃንአላህ ለምን اذا جاء نصر الله والفتح ورأيت الناس يدخلون في دين الله افواجا فسبح ተብለዋል የፈቱ መካ ጊዜ እንደ ጉር ነው ህዝቡ የሰለመው ቡድን ቡድን እየሆነ ኢብኑ አባስ ሲጠየቁ ምንድነው ያሉት የነብያችን እድሜ መመናመኑ ነው የሚያሳየኝ ይሄ ሱራ ብለዋል ትክክል ተብለዋል እና አቡበክር ወዳውኑ ይባላል ያለቀሱት ይሄ ሱራ ሲወርድ አለቀሱ ተባለ ለምን ስለገባቸው ነብያችን እናጣቸው በቃ ምልክ ሰጣቸው ማለት ነው እያሉ አላ ይሐል ስለዚህ ሐጃቸው የስንብት ሐጅ ስለነበረ ነው ሐጀተ ወዳ የተባለው من اهل بعمره متمتع እንለዋለን من اهل بحج وعمره ቃርን ይባላል ومنا من اهل بحج مفرد بالحج ይባላል اهل ማለት اهلال رفع الصوت بالتلبيه احل እንዳተው اهل ነው احلنا اهل ትርጉማች በጣም ለውጥ አለው አሐለ ከሆነ ሐላል አደረገ ነው የሚሆነው አሐለ ድምፁ ከፍ አደረገ ነው የሚሆነው طيب ከዚህ ሐዲስ የምንረዳው የሐጅ አሰራር በጥቅሉ ሶስት አይነት ነው ኢህራሙ ላይም በሶስት አይነት ነው ኢህራም ማድረግ የምንችለው ነው እያንዳንዱ ስያሜው ተናገራለሁኝ መዘርዘር አያስፈልገውም ነብዩ አለይሂ ሰላቱ ወሰለም ሐጅ ነው ተመቱዕ ነው እንደውም ወይ ሙፍሪድ ናቸው خلاف አለው ያሁኑ ሐዲስ የሚያሳየው ወአህለ ረሱላህ ቢልሐጅ ሲል ምንድነው የሚያሳየው ሙፍሪድ ነው የሚያሳየው ይችን ለፍዝ የወሰዱ ሰዎች ነብያችን ሙፍሪድ ናቸው ሀጅ ብቻ ለህራም ያደረጉት አሉ ለምን እዚያው መግለጽ የነበረበት ወአህለ ረሱልላህ ቢዑምረቱ ወሐጅ ነበማት ነበረበት ቃሪ ስለሆነ ግን እሱ ያለው ምንድነው ቢሐጅ ቢሐጅ ነው ያለው ሙፍሪድ ያስመሰላቸው ስለዚህ ዑለማዎች ሙፍሪድ ናቸው ያሉም አሉ ሌሎቹ ቃሪ ናቸው ማከለ ያልተፈ ሷሂሁ ግን ቂራን የሰሩት ነው ምንለው ለው استقبلቱ መስተድበርቱ አሁን የሰራሁት ነው ሀጅ አፈጻጸም የወደፊት እድል ቢሆን ኑሮ ተመቶ ነበር መሆነው ብለዋል ደግሞ ይሄን ያሉበት ሀጅና ዑምራ ብለው የነዩትን ሰዎች ወደ ዑምራ ቀይሯትና ያሁኗን ኋላ ተፈታችሁ ደግሞ ሀጅ ኢህራም ታደርጋላችሁ ስለዋቸው አንቱ ሳትፈቱኛም ብቻ ልታስፈቱ ነው ብለው የተቀየሙ ሱሐቦች ነበሩ ለነዚያ ማታለያ ነው እንጂ ለወስተቅበልቱ መሰድበርቱ ያሉት ተመቱን ፈልገው አይደለም አሉ አንዳንዶቹ ስለዚህ በደረጃ የሚበልጠው ቁርአን ነው ነብያችን ሰለላሁ ስለሆነ አሉ ሌሎች ደግሞ የለም ተመቶ ይበልጣል ለምን ያሁኑን እድል የወደፊት እድል ቢሆን ሊኖሮ ሙተመቲ ሆን ነበር ብለው ተመኝተውታልና ተመቶ ይበልጣል በማለት ይጨቃጨቃሉ አላየሃል ሶሂህ ወቀው ለነብያችን አለይሂ ሰላቱ ወሰለም ሐጅ ቂራን ነው እሳቸው ቃሪን ይባላሉ ወይም ሙቅሪን ይባላሉ ማለት ነው కాత్తలు باب الإحرام وما يتل... وما يتعلق به عن ابن عمر عمر رضي الله تعالى عنهما قال ما أهل رسول ما أهل رسول الله صلى الله عليه وسلم إلا من عند المسجد متفق عليه طيب ያሳለፍነው ሐዲስ የኢህራምን አይነቶች ሶስት አይነት የሐጅ አፈጻጸም በሶስት አይነት እንደሚፈጸም ነው በነገረን አሁን ደግሞ ያ ኢህራሙ የት ነው መሆን ያለበት ባቡል ኢህራም ስለ ኢህራም የሚገልጽ ነው ወማ የተዓለቁ ቢማ ከኢህራም ጋር ተያያዥነት ያላቸውን ጉዳዮችም የምንዳስስበት ምዕራፍ ነው እያለን ነው ከዛ አብዱላህ ወአን ኢብኑ ዑመር ረዲየላሁ ዐንሁማ قال ما احل رسول الله صلى الله عليه وسلم ነብያችን ድምጻቸውን ከፍ አላደረጉም ኢላ ሚን عند المسجد ከመስጂዱ ጋር እንጂ ما احل بمعنى ما احرم احرام አላደረጉም ማለት احرام ሲያደርጉ ድምጻቸውን ከፍ ያደርጋሉና ነው ما احرم ورفع صوته بالتلبيه ለበይክ በማለት ድምጻቸውን ከፍ አላደረጉም احرام አላደረጉም መስጂዱ እንጂ የትኛው መስጂድ ነው መስጂድ ነው الا من عند المسجد كمسجد ዘንድ እንጂ የትኛው መስጂድ ነው መካ ወይስ ከመዲናው <clears throat> አሁን እዚህ ጋር መስጂድ የተባለው መስጂዱ ዚል ሁለይፋ ነው የመዲና ሰዎች ኢህራም የሚያደርጉት የት ነው ብለናል ዙል ሁለይፋ ነው ብለናል ዙል ሁለይፋ ጋር መስጂድ አለ አልሙሰማ الان بأباري علي የሚባለው አሁን የመዲና ሰዎች እዛ ነው የሐማድ ነው እዛ ግን በጊዜው መስጊድ ነበረች ማለት ነው መስጊድ ማለት መስጊድ ጀማት አይደለ እኛ ግድግዳ ኖሮም አልኖረውም የሚሰገድበት ቦታ ላይ ማለት ነው ያቺ ቦታውን ከልለው ይሰግዱ ነበር ማለት ነው እዛ ቦታ ላይ ስለዚህ መስጊዱን ኢህራም ያደረጉትና ኢህራም ማድረገው እዛ መስጊዱ ጋር ነው ጧይፍ እንደው አጠቃላይ እንዳይመስላችሁ መስጊዱ አካባቢ ነው ሱናው ይላል ነው ሙተፈቁን አለይ ማን ጧይፍ አለ የሪያድ መስጊድ የመዲናው ዙል ሁለይፋ ያው ከመዲና ከከተማው ትንሽ ወጣ ብሎ አንድ 20 ኪሎ ሜትር ብለናል 28 ነው ማለት طيب አሁን እዚህ ጋር ምንድነው የሚያሳየን ኢህራም ሲገባ ከጮህ ለበይክ እንደሚባል ነው ለበይክ اللهم عمره لبيك اللهم حجه لبيك اللهم عمره وحجه እንደሚባል ለምን شعار الحج والعمره ይሄ ነውና ልክ የሶላት አላሁ አክበር ብለን እንደምንገባው ኢህራም ማለት የመጀመሪያ ስራው ምንድነው ኢህራም ነው ሐጅም ሆነ ዑምራም ሆነ የሚገባ ሰው መጀመሪያ የሚሰራው ነገር ቢኖር ያው ሰውነቱን አጸዳድቶ ለበይክ አላህ ብሎ ወደ ሐጅና ወደ ዑምራ መግባት ነው ስለዚህ ነብያችን ኢህራም ያደረጉት መስጊዱ ጋር ነው እያለ ነው ሌላው ደግሞ ምን አለ ሌላው ان رسول الله صلى الله عليه وسلم احرم من البيداء ያሉ احرم من البيداء ሜዳው ጋር ነው አለ መስጊዱ ጋር ሳይሆን ከሜዳው ጋር ነው ኢህራም ያደረጉት ብለዋል ይሄ خلاف ሲመጣ ነው እንግዲህ አብዱላህ ኢብኑ ዑመር ما احرم الا من عند المسجد ያሉት ማለት ነው فاكد ابن عمر انه من عند المسجد مهونه وعند مسلم من حديث جابر ثم ركب القصواء حتى اذا استوت به على البيداء اهل بالتوحيد وفي روايه اخرى عند مسلم انه اهل من عند شجره حين قام به بعيره وعند ابي داود من حديث انس فلما على جبل البيداء اهل አሁን መስጊዱ መስጊዱ ጋር ነው ያደረጉት የለም ሜዳው ጋር ነው የለም ፈረሳቸው ቀሷ የምትባል ላይ ከወጡ በኋላ ነው የሚል ነገር ነው አሁን ሲያስማሙት ሐዲሱ አይጋጭም አሉ ለምን መስጊዱ ጋር ረካተን ሰገዱ ረካተ ውዱእ ማለት ነው የኢህራም ረካተን ሳይሆን የውዱእ ያደረጉበት እንትን ነው ረካተ እንደውም ሳቸው ዙሁር ሰግዶ ረካተ ዙሁር ሰግዶ ኢህራም ያደረጉት ፈርድ ሰላም ተሰግዶ ኢህራም ማድረግ ይቻላል ከዛ ቀጥታ ወደ ኢህራም ገብተዋል ኋላ ደግሞ ፈረሳቸው ላይ ወጡና ግመላቸው ጋር ወጥተው ሲቀሰቅሳት ቆመች ስትቆም እዛም ደግሞ ለበይከ اللهم አሉ መስጊድ የሰሙ ሰዎች ከመስጊዱ ነው ኢህራም ያደረጉት አሉ ግመሏ ስትነሳ ተክቢራ ሲያደርጉ ኢህራም ሲያደርጉ የሰሙ ሰዎች ሜዳው ነው እዛ ግመላቸው ላይ ኢህራም ያደረጉት አሉ አያችሁት ሁለቱም ሰሄ ነው እዛው አካባቢው ማንዲ ነው ሁለቱም ሰምተዋል የሰሙትን ያወሩት ስለዚህ ተራራው ላይ እንደወጡ ነው ኢህራም ያደረጉት ያሉት ፈረሳቸው ግመላቸው ላይ ወጥተው ያው ግመሏ እዛው አካባቢ ስላለች ማለት ነው اني لاعلم الناس بذلك لاعلم الناس بذلك قال ابن عباس እኔ ሁሉን ማቃለሁ አሉ خرج رسول الله حجا فلما صلى في مسجده بذي الحليفه ركعتين اوجب في مجلسه አሉ እዛው ቁጭ ያሉበት ላይ لبيك اللهم حاجه ብለዋል فاهل بالحج حين فرغ من ركعتيه ያን የሰማ ሰው ያን ሐፍዘዋል አሉ ከዛ ሄደው ደግሞ ግመላቸውን ጋርበው እንደቆመች ግመሏ ለበይክ አሉ አሁንም እዛም የሰሙ ሰዎች አሉ ሁሉም ያፈዙን ሐፍዘው ሁሉም የሰሙትን አወሩ ስለዚህ ሐዲሱ የሚጋጭ ለሚቃቱ ላይ ኢህራም ማድረግ ይቻላል መኪና ላይም ሆነ ግመሏ ላይ ወጥቶም ኢህራም ማድረግ ይቻላል ያው ግን ዋናው ሚቃቱን እንዲያርፍ ነው በዛው ለሚመጣ ሰው ባቅጣጫው ለሚመጣም ሰው እንደዚህ ባቅጣጫው ከኢህራም ቦታ ግብ ይላል ሰው ከሚነሳበት ቦታ ማለት ነው ቀጥሉ وعن خالد بن سائب عن أبيه أن, أن رسول الله صلى الله عليه وسلم قال آتاني جبريل فأمرني أن آمر أصحابي أن يرفعوا أصواتهم بالإهلال رواه خمسة وحص والصححه الترمذي وابن حبان وعن زيد بن ثابت رضي الله عنه أن النبي صلى الله عليه وسلم تجرد الإهلال واغتسل رواه الترمذي وحسنه طيب وعن خلاد بن السائب عن أبيه رضي الله عنهما أن رسول الله صلى الله عليه وسلم قال آتاني جبريل فأمرني أن آمر أصحابي أن يرفعوا أصواتهم بالإهلال رواه الخمسة وصححه الترمذي وابن حبان خلاد ابن السائب ከአባቱ ከሳኢብ ይዞ የሚያወራው ነብዩ ሰለላሁ ዐለይሂ ወሰለም የሚቀጥለውን ተናገሩ ይላል ምን አሉ አታኒ ጅብሪሉ ጅብሪል ጅብሪል ነገ መጣሉ ጅብሪል ማን ይሆን ሰይዱል መላኢካ የመላእክቶች አለቃ ጅብሪል ማለት ነው የዋህዩ ባለቤት ፈአመረኒ አዘዘኝ አን አሙረ አስሐቢ ባልደረቦችን እንዲያዛቸው አን يرفعu اصواتهم ድምጾቻቸውን ከፍ አድርገው እንዲያሰሙ بالإهلال بالإحرام ማለት ነው ኢህራም ሲያደርጉ አው ወይም ለበይክ ሲሉ ለበይክ اللهم عمره እንዲሉ በውስጥ በልብ የሚባል ነገር አይደለም ማለት ነው ሶላት ስንገባ ንያው ነው እንጂ በቀልብ የምናደርገው ተክቢራውን በድምጽ በድምጽ የምንገልጸው አይደል አላሁ አክበር ነው የምንለው አሁንም ሐጅን በልባችን ኢህራም እናደርገው በምላሳችን ግን ለበይክ اللهم ብለን ድምጽ እናሰማለን ማለት ነው ይሄ ከጅብሪል መጥቶ አዞኛል ትእዛዝ ነው ፈጽሙት እያሉ ነው አምስት ይዘግበውታል ተርሚዚ ጥሩ ብለውታል እብኑ ሒባንም እንደዚሁ እያለን ነው ኢህላል ኩሉ ሸይን ሰወት ፈቀድ استحل ድምጹን ከፍ ያደረገው ሁሉ استحل ይባላል ድምጹን ከፍ አደረገ ማለት ነው طيب ለበይክ ማለት ዋጅብ ነው የሚሉ ሰዎች አሉ አሰላም አሰላም ዋጅብ ለመሆኑ ይሄው አሰላም አለይኩም ወአለይኩም ሰላም በስተት ነው ወይስ እሺ መርቅ ነው ዋጅብ ነው ተልቢያ ዋጅብ ነው ለምን ይሄው ጅብሪል መጥቶ አዘዘኝ ምን እንዲያደርግ ሱሐቦችን ለበይከ አላህ መብራችሁ ጩሁ ብዬ እንዳዛቸው አሉ ይሄን አባባል አቡ ሐኒፋ እንደሁም ጅምሁሮች አቡ ሐኒፋ ይገኙበታል ጅምሁሮች ሱነቱ ሙአከዳ ነው ያው ተዛዙ ቢደረግ ጥሩ ነው ንገራቸው ለማለት ያክል እንጂ የግድ ለማለት አይደለም የሚሉም አሉ አላየሃል ድምጽ ከፍ ማድረጉ በጣም ተወዳጅ ነው ለወንዶቹ ሴቶቹም እንግዲህ ማደብ ነው የሚፈለግባቸው ቀስ ብላቸው ለምን የሴቶች ድምጽ ብዙ መንጸባረቁ ተፈላጊ ስላላደለ ሱነት ለመራፊ አላ ተርፋ ሰውተሃ ሐጅ ላይ ድምጻን ባታነሳ የሚመረጠው ወልከራሃቱ ሙቀየደቱን ቢማ ይዳለም لم ሰማው አጅነብይን ወኢላ ፈይህሩም فيحرم አረጉት ኢንዶኔሲያና ማሌዥያዎችን አላየም ለክታብ አጅነብይ የማይሰማቸው ከሆነ ነው እንጂ እሱማ ከሰማቸው حرام ነው ይያለው ድምጹ ከፍ ማረክ አላየሃል ያው ምን ጊዜም ሰትር ሀያ ለሴት ልጅ ጥሩ ነው ከሚል አንፃር እንጂ ይሄን ያህል ድምጻቸው حرام ነው አውረፈ የሚለው ነገር እኮ የተጋነነ አባባል ነው እሺ ቀጥሎ ያለው ሐዲስ وعن زيد بن ثابت رضي الله عنه أن النبي صلى الله عليه وسلم تجرد تجرد ማለት ልብስ ማውለቅ ማለት ነው ነብያችን ተጀረደ ልብሳቸውን አወለቁ ማለት ለምን ለኢህላሊሂ ለኢህራም ሲሉ አውልቀውስ ምን አደረጉ ወቅተሰለ ታጠቡ መቼስ ገላችን ሲታጠቡ ልብስ አይወጡ አይሆን ባይሆን ታይተዋል ማለት አይደለም ያው ገላቸውን ሲታጠቡ ልብስ እንደወጣ እንደሚወጣ የታወቀ ስለሆነ ገላቸውን ታጥበዋል ነው እንጂ የሚያያቸው ሰው የለም ወቅተሰለ ታጥበዋልም ይሄ ሱና ነው ለማለት ነው ሐዲሱ ሐሰን ነው لعل الترمذي حينما حسنه انما اطلع على حال عبد الله بن يعقوب وقصحه ابن سكن ايضا على يحال ኢህራም ቦታ ላይ ልብስ ይወልቃል ምን አይነት ልብስ የሚወልቀው ያ ተጀረደ ማዝጋ የተፈለገው ዋናው ለመታጠብ ብቻ አይደለም ነገራችን ስፍ ያላቸው ልብሶች እንደ ሸሚዝ እንደ ቶብ የሚሰፉ ልብሶች ማለት ነው እነሱን አወልቀው ጣሉ ማለት ነው በምን ቀየሯቸው በኢህራም ልብስ ቀየሯቸው ማለት ነው ለኢህራሙ ታጥበዋልም ደግሞ መታጠብም ሱና ነው ሊለን የፈለገው ልብሳቸውን አወልቀው ገላቸውን ታጥበዋል ከዛም የኢህራም ልብስ ነው የለበሱ ከዛ በኋላ የፊቱን ልብስ አይደለም የለበሱት ማለት ነው ስለዚህ وجوب التجرد من المخيط ስፍ ስንል እዚህ ጋር በደንብ ተረዱኝ ስፍ ሲባል ስፍ አትልበሱ ሲባል ሰው አይገባውም ለምሳሌ ምን ልበላችሁ ሻል አለ የሻሉ ላይ ስፍ ሊኖረው ይችላል طيب ወይም ደግሞ ቀበቶ ልበላችሁ የቀበቶ ላይ ስፍ ሊኖረው ይችላል ወይም ጫማ ነጠላ ጫማ ስፍ አለው አንዳንዱ ጫማ ስፍ ሊኖረው ይችላል እንደዚህ ያለው ስፍ ስፍ አይባልም ችግር የለውም ስፍ ሲባል በሱሪ አይነት በቀሚስ አይነት በሸሚዝ አይነት የተሰፋ ልብስ ማለት የተፈለገው እንጂ ስፌቱ መኖሩ አይደለም ችግሩ ለምን የኢህራም ልብሳችን ራሱ ቅምቅማት ሊኖረው ይችላል በስፍ ችግር የለው? ቀበቶ ላይ ዳርዳሩ ይሰፋል ችግር የለው መኺጥ ማለት በሸሚዝ አይነት በኮት አይነት በቶብ አይነት የተሰፋ ነገር አይለበስም ለማለት ነው እንጂ ራሱ ቀሚሱን ይላል እንደ ሽርጥ ካሸረጠው ይበቃል ነው የሚለው ስፍ አለው እጅ ያለው ግን እንደ ሽርጥ ችግር የለው የሚከለከለው በቀሚስ ሳይንስ ለብሰው ነው እና ተጀረደ ለህላሊ ማለት ተዓራ من ثوبه حينما خلع ملابسه المخيطه የተሰፉ ልብሶችን ሲያወጡ ያው ወርቃ ነገራቸው ሆኑ ማለት ያው ከላቸው ላይ አነሱ ለማለት ነው ታዩ ለማለት አይደለም ለምን ሊበድልها بملابس الاحرام የኢህራም ልብስ ሊያደርጉ ሊቀይሩት ማለት ነው ለምን ከዛ ቀጥሎ ኢህራም ሊያደርጉ ማለት ነው ገራቸውን ታጥበው ኢህራማቸውን አድርገዋል ይሄ ነገር ያው ሱና ነው ከስፍ ነገር ከሱሪ ከሸሚዝ መላቀቁ ዋጅብ ነው ስፍ ያለው ልብስ የለበሰ ሰው ያው ደም አለበት አውቆ ከለበሰው ቀጥሉ وعن ابن عمر رضي الله عنهما أن رسول الله صلى الله عليه وسلم سئل ما يلبس للمحرم من الثياب فقال لا تلبس القمص ولا العمائم ولا السراولات ولا البرانس ولا الخفاف إلا أحد لا يجد النعلين فليلبس الخفين وليقطع ما أسفل من الكعبين ولا تلبسوا شيئا من الثياب مسه الزعفران ولا الورث ولا الورث متفق عليه واللفظ للمسلم وعن ابن عمر رضي الله عنهما أن رسول الله صلى الله عليه وسلم سئل عما يلبس المحرم من الثياب فقال لا يلبس القميص ولا العمائم ولا السراويلات ولا البرانس ولا الخفاف إلا أحد لا يجد نعلين فيلبس الخفين وليقطعهما أسفل من الكعبين ولا تلبسوا شيئا من الثياب مسه الزعفران ولا الورس متفق عليه واللفظ لمسلم عبد الله بن عمر كساته تزغبه نبي صلى الله عليه وسلم سئل ما تطيقوا سلامن عما يلبس المحرم ኢህራም ላይ ያለ ሰው ሊለብሰው ስለሚችለው ልብስ ተጠየቁ የሚቻለው ማለት ልብስ تبلو من الثياب ከልብስ ነጭ ነው ቀይ ነው ሱሪ ነው ሽርጥ ነው ቀሚስ ነው ምንድነው የሚለብሰው መልበስ የሚፈቀድለት ምንድነው አሏቸው ጥያቄው በደንብ ተረዱኝ መልሳቸውስ ምን አይነት መልስ የሰጡት ይስማማል ከጥያቄው ጋር የሚሄድ ነው አይደለም እዩት ሙህሪም የሆነ ሰው ከልብስ ሊለብሰው የሚፈቀደው ልብስ ምን አይነት ልብስ ነው ሲሏቸው ቀሚስ እንዳይለብስ ነው ያሉት ልብስ ቀሚስ ነው ቀሚስ ቶብ እንዳይለብሳሉ ወለል አማይመ ጥምጣምም አሉ እንዳይጠመጥም ራሱ ላይ ለወንድ ነው በነገራችን ላይ ወለሰራዊላቲ ሱሪዎችንም እንዳይለብሳሉ ወለል በራኒሰ በርኖስ ታቀላችሁ በርኖስ ማለት ጃኬት አለ አይደል በብርድ ሰዓት ቆብ ያለው ከጀ አብሮ ቆብ ያለው እሱ በርኖስ ይባላል በብርድ ሀገር ላይ ብዙ ጃኬት ነው የሚለበሰው ጃኬቱ ከላይ ራስ ላይ የሚጣላለው እሱ በራንስ ይባላል طيب ወለል ኺፋፈ ኹፍ ማለት ነው አዎ ካቦርትም ያው ስላለው ያስከዳል ወለል ኺፋፈ ኹፍም እንዳይለብስ አሉ ምን ምን ከለከሉ ቀሚስ ጥምጣም ሱሪ ቆብ ነገር ወይም በራንስ ነገር ከለከሉ ወይም ካፖርት ነገር በውስጥ ኮስሊ ራሱ ያጠቃላል አብሮ ወላል ኺፋፈ ኹፍም እንዳይለብሳሉ ኹፍ ላይ ግን ትንሽ ምናሉ ኢላ አሐዱን አንድ ሲ አንዳይ ሰው ሲቀር ኢላ አሐዱን ላ ይጅዱና አለይኒ ሁለት ጫማ የሚለብሰው የማያገኝ ሰው ሲቀር እሱስ فليلبس الخفين ሁለት ኹፎች መልበስ ይችላል በጫማ ፈንታ ማለት ነው ኮፍ ያው እንደ ጫማ ነው leather ስለሆነ ይሄ ካልስ መቼም ያለ ጫማ የለበትም ታውቃላችሁ አብዱ አንድ ነው የሚባለው ስለዚህ ግን ኮፍ ከሆነ ግን ዋናው ኮፍ ማለት ያው ከጫማ ጋር የተመሳሳይ ተቀራራቢ ነው leather ነው ይቻላል ወለቅጡሁ ማሉ ይቁረጠው ባይሆን ወለቅጡሁማ ይቁረጣቸው ሁለት ናቸው أسفل ዝቅ ብሎ من الكعبين ከሁለት ቁርጭምጭሚቱ ዝቅ ብሎ ግን ይቁረጠው እስከ ላይ እስከ መሃል እግራችን ድረስ ቅልጥማችን ድረስ ሊመጣ ስለሚችል እንደ ቦት እንዳይሆን ይቁረጠው ማታቸው ነው እዚህ ጋር ይቁረጠው ብሏል ይቁረጠው የሚለው ነገር ሌላ ቦታ ደግሞ ዝም ብሎ ያዘዙበት ቦታ አለ ስለዚህ ተሽሯል ያሉ ዑለማዎች ባይቆርጠው ይበቃል ወላ ተልበሱ ሸይአን من الثياب ከልብስ እንዳትለብሱ መሰው ዘዕፈራን ዘዕፈራን የሚባል ሽቶ ወይም ደግሞ ቀለም የነካው ሲቀር ወርስ የሚባልም የሽቶ ወይም የቀለም አይነት ነው እነሱ ሲቀር ወርስ ምንድነው ጎግል ገብታችሁ ዩስ ፎቶውን ታገኛላችሁ ማታውቁት ካላችሁ ዘፈራን እንደዛ ያሳያችኋል ዘፈራም ብዙ ሻይ ላይ የሚጠቀሙታል ይባላል ላይል አሁን ጥያቄው የሚለብሰው ነው የጠየቋቸው እሳቸው የተናገሩት ግን የማይለበሰውን ነው ለምን ጥያቄና መስሎ ምን አልገጠመም የሚለበሰው አይነቱ ብዙ ነው የሚከረከሩ ግን ጥቂቶች ናቸው ስለዚህ ዘርዝረው የማይዘልቁትን ከሚዘረዝሩ የማይፈቀደውን ባጭሩ ተናግረው መገላገል ነው የሚፈልጉሳቸው ብዙ ወሬ ማብዛት አይፈልጉም የሰው ልጅ ባጭሩ የሚረዳውን ነው እሱ አዝሮ ስለጠየቀህ በዛ ዙረህ መመለስ የለብህም በሚገባው ባጭሩ መልስ መመለስ ነው መልበስ የምችለው ምን አይነት ልብስ መስላቸው እንዴ እንዲያ ልብቻ እንዲያትለብስ ከዛ በኋላ እንዲያቅምህ እንደተመቸ ማለት ነው ስለዚህ ማ ላ ይልበስ አይልበስ አልቀሚስ ጀምዑ ቁሙስ ቀሚስን ቁሙስ ቁምሷን ወአቅሚሷ ይባላል ያው ተፍሲል ተደርጎ በሰውነት ላይ በሰውነት ቅርጽ ልክ ተደጎ የሚሰፋ ልብስ ቀሚስ ይባላል የሴቶችም ቀሚስ ይባላል ወንዶችም ቀሚስ ይባላል አማኢም ማለት ደግሞ ራስ ላይ የሚጠመጠም ያው የሱዳንን በለው የሺአን በለው ያው ጥምጣም ነገር ማለት ነው የሱፊያን በለው ማንኛው የሱዑዲዎች አጠማጠም ሆነ አንድ ነው እሺ አሰራዊላት ጀሙ ሲርዋል ሲርዋል ሰራዊል ሰራዊላት ያው ጀማል ማነስ ሳሊም ይባላል طيب ሰራዊላት የሚለው ከአጀም የመጣ ቃል ነው አረበኛ ቃል አይደለም ግን ቀስ እያሉ ለመዱትና እነሱም አረበኛ ያደረጉት ነው ልብስም አረብ ልብስ አይደለም እኮ አይደል ሱሪ የአጀሞች ነበር قال العيني العرب اذا استعملوا لفظا عجميا غيروه بزياده او نقصان የአጀም ቃል ወደ አረበኛ ሲያመጡትና ሲያዋህዱት ፊደላት ይጨምሩበታል አረቦቹ ወይም ይቀንሳሉ ወይም ደግሞ ያቀያይሩታል ቦታውን ከዛ አረበኛ ያደርጉታል ማለት ነው በራኒስ ጀምዑ ቡርኑስን በራኒስ ቡርኑስን በራኒስ ይባላል ሰውቡን راسه منه ملصق به የራስ ላይ የሚጣለው ቆብ ከጃኬቱ ከካፖርቱ ጋር የተያዘ ከሆነ በርኑስ ይባላል ብዙን ጊዜ የኢባዳ ሰዎች ናቸው የሚለብሱት እንትን አይታችሁ ከሆነ ሙሪታኒያ አካባቢ ወደ ሞሮኮ አካባቢ ቀሚሱ የዑለማዎች ቀሚስ ራሱ የታዘ ራስ ላይ የሚጠላል እንደዛ ነው እና ነሳኮቹ ብዙ ጊዜ እሱን ይጠቀሙ ኢባዳ የሚያብዙ ሰዎች እሱን ይለብስ ነበርና ነው አረዝማ መጣው ወልበሱላን አልመጋሪብ አለ መግሪብ ሞሮኮ ማለት ነው ማخذ من البرس የተወሰደ ነው ብርስ ማለት ምን ማለት ነው ብርስ ማለት ጥጥ ማለት ነው ከጥጥ የሚሰራ ስለሆነ ነው ብርስ የነበረውን ፊደል ጨመሩበት ምን አሉት ብርኒስ አሉት አረቦች አጀምን ቃል ሲያመጡት ይጨምራሉ ብለናልና መሰሁ ዘዕፈራን አው ሸያ من الزعفران ማለት ነው ዘዕፈራን እጽ ነው ይላል እጽ ታቀላችሁ በአመት ውስጥ የሚወጣ እንደማንኛውም እጽ የሚበቅል ነገር ነው ይላል የልብስ ለልብስ ከለር የሚጠቀሙት ነው ይላል ይሄም ከአጅም የመጠቃል ነው ዘዓፊር ይባላል ዘዕፈራ ዘዕፈራን ዘዓፊር طيب الورس نبت اصغر يصبغ به الثياب ورسم ያው ሽታ ያጥሩ ሽታ ያለው እንደዚሁም ለከለር የሚጠቀሙት ነው ለምሳሌ ቡርሽት ነው ምትሉት እጽ ነው ሷን ግን ዝሮ ዝሮ ወደ ቀለምነት ይቀየራል ዘአፈራኑም ወርሱም እንደዛው የሚቀየር ልብስ የሚቀየርበት ነው ማለት ነው አላየሃል መለበስ የሌለባቸው እነዚህ ናቸው ሱሪ መልበስ አይበቃም እያሉ የሚከራከሩን ሰዎች እዚህ ጋር ሊረዱ ይገባል በሐጅ ሰዓት ነው እንጂ አትልበሱ ያሉት ከኢህራም ውጪ ከሆነ እንደሚለበስ ነው የሚያሳየው ነው ነው እሳቸው ለበሱ አለበሱ የለበሰን ሰው አይተው ዝም ካሉ አጸደቁት ማለት ነው